الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ودي تفسير تمرتك تكتاتايوش ወንድሞቼ፣ እህቶቼ፣ ልጆቼ በያላችሁበት ሁናችሁ የምትከታተሉ ሁሉ ለአላህ ስብሓንሁ ወተዓላ ምስጋና ይገባውና ዛሬ የአላህ ፍቃዱ ሆኖ ሱረቱል አንዓምን መጀመሪያውን እናነሳለን ኢንሻአላህ። ከሱረቱል አንዓም መጀመሪያ እስከ መጨረሻ ድረስ ያለውን ሌሎችንም የቁርአን ምዕራፎች አላህ አግርቶልን ምንባቡንም ተፍሲሩንም እንድናዳርስ አላህ ይወፍቀን ዘንድ ሁላችንም አላህን መለመን ይገባናል። ዛሬ የምናነሳው ሱረቱል አንዓም በመካ ከወረዱ ምዕራፎች አንዱ ነው። ሱረቱል አንዓም ኢብን አባስ እንደሚሉት በመካ ወርዷል። እንዲሁም ለሊት ነው የወረደው። በአንድ ጊዜም ነው የወረደው ይላሉ ሱረቱል አንዓምን በሚወርድበት ጊዜ ጅብሪል መላኩ ጅብሪልን አጅቦ የወረደው መላይካ ሰባ ሺህ መላይኮች ነበሩ ይባላል ሰባ ሺህ መላይካ አጅቦት በአንድ ጊዜ ነው የወረደው የጅአሩነ ሐውለሃ ቢተስቢሒ ወተህሊል ዙሪያውን እነዚያ ሰባ ሺህ መላይኮች ሱብሓነላህ ሱብሓነላህ እያሉ አላህን እያሞገሱና እያወደሱ ነው የወረደው ይላሉ። ወይም ሰባ ሺህ መላይካ ከሰማይ ሸኝቶታል። ሰባ ሺህ መላይካ የሸኘው ያጀበው የቁርአን ምዕራፍ ሱረቱል አንዓም ነው ይላሉ። ሱረቱል አንዓም በመካ የወረዱ ሱራዎች እንደሚያተኩሩበት ሁሉ የሚያተኩረው ስለ አላህ ስብሓነሁ ወተዓላ መኖር ስለ አላህ ስብሓነሁ ወተዓላ ብቸኛ አምላክነት ስለ አላህ ስብሓነሁ ወተዓላ አድራጊ ፈላጭ ቆራጭነት እንጂ ሌላው አቅም እንደሌለው ሌላው በሙሉ የአላህ ፍጡር መሆኑን በግልጽ በማስረዳትና የአላህን ሀያልነት በይፋ ማወጅ ነው። ሁለተኛው አላህ ስብሓንሁ ወተዓላ ሰዎችን ዝም ብሎ ኸልቆ በግላችሁ ልጥረት ልፋት አውቃችሁ መገዛት ነበረባችሁ ሳይሆን የሚለው መልእክተኞችን ልኮ ለእያንዳንዳችን መድረስ ያለበት ነገር ደርሶን ከዚያ በኋላ እሺ ያለም እሺ ብሎ እምቢ ያለም እምቢ ብሎ የሚቀጥልበትን መንገድ ያመቻቸ መሆኑን በይፋ ያስተምራል። ስለዚህ የነብይነትን ታሪክም የነብይነትን ጉዳይም በሰፊው ያነሳል ማለት ነው። ከዚያ ባላነሰ ደግሞ ሙቶ መነሳት ሰዎች እንዲሁ በዚህ መሬት ላይ ግፈኞች ግፋቸውን እንደበደሉ፣ እንደዘለሙ፣ ሰውን እንዳሰቃዩ ግፋቸውን እንደፈጸሙ አኼራም ላይ ዝም ብለው የሚቀሩ ሳይሆኑ ተነስተው ተቀስቅሰው ተገቢውን ቅጣታቸውን የሚያገኙበት በዱንያ ላይ ለአላህ ስብሓንሁ ወተዓላ እጅ ነስተው ለነቢያት ታዘው ለኸልቅ አዝነው የነበሩትን ፍጡሮች አላህ ስብሓንሁ ወተዓላ ሂሳባቸውን በአግባቡ የሚመነዳቸውና ደረጃቸውን የሚነግራቸው መሆኑን በግልጽ ያስተምራል ስለዚህ ስለ አላህ ስለ ነቢያት ስለ ሞቶ መነሳት ዋናው የሱረቱል አንዓም መልእክት ነው የሚሆነው ይሄ ማለት ከነዚህ ከዚህ ሌላ ውጭ አይናገርም ማለት አይደለም ሊናገር ይችላል አለም ግን አብሮ ከሱ ጋር ተያይዞ እንጂ የዋናው የርዕሱ የመጽሐፉ ወይም የምዕራፉ ዋናው መልእክት እነዚህ ሶስቱ ጉዳዮች ናቸው ቢስሚላህ ራህማን ራሒም በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው ትምህርታችንን እንጀምራለን الحمد لله الذي خلق السماوات والأرض ለዚያ ሰማያትንና ምድርን ለፈጠረ ጌታ ምስጋና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 ሁሉ ተሰብስበው ظلمات ይባላሉ الله سبحانه وتعالى جعل الظلمات خلق الظلمات والنور برهانا إسلاما إنا هديناه السبيل إما شاكرا وإما كفورا وهديناه النجدين በዱንያ ላይ አላህ ስብሓንሁ ወተዓላ የሰው ልጅ አእምሮ ሰጥቶ ሸርንም ኸይርንም ፈጥሮ መርጠህ እንድትሄድ ይሄ ነው የሚሻለኝ ብለህ የፈለግከውን መርጠህ እንደምታገባ መርጠህ እንደምትበላ መርጠህ እንደምትለብስ ሁሉ ዲንህም ጉዳይ ላይ ኢስላምህም ላይ መርጠህ ልትወስደው የሚገባ የራሱ የሆነ አእምሮ ማሰቢያ ሰጥቷል አላህ جعل الظلمات والنور كذا ثم الذين كفروا بربهم ያዕዲሉን ግን እነዚያ ከሃዲያን ይሄ ከተፈጠረላቸው በኋላ መምረጥ እየቻሉ በጌታቸው ያጋራሉ ያዕዲሉን ዩሽሪኩን ያዕዲሉን ማለት ዒድል ማለት ምንድነው ቅርቃብ ቅርቃብ ጭነት ታውቃላችሁ ዒድል በዚህ 50 ኪሎ በዚህ 50 ኪሎ ትክክል ጭነት ነው አይደል ያዕዲሉን ማለት ከአላህ ጋር እኩል የሆነ ነገር አላህ ስብሓንሁ ወተዓላ ሊያድን እንደሚችል ማርያምም ታድናለች ማለት ገብርኤልም ይፈውሳል ማለት ጀይላኔም ያደርጋል ማለት ثم الذين كفروا بربهم يعدلون وجعل الظلمات فالذي أوجد السماوات والأرض وما فيهما وما بينهما من سائر المخلوقات وجعل الظلمات من رشاقة الكلم جعل خلقا للأجسام وجعل للأعراض قال القرطبي رحمه الله هل في هذه الآية دليل على أن الجواهر من جنس واحد طيب ثم الذين كفروا بربهم يعدلون كذلك هذه وجه بجيتها تشياد قرر له آه، مالد ما أنه يقبوا ما أنه إيه، هي إيه قرآن أنكز بدن لن الردوا يمي قباني مثلين من يعلم الثلاثة አላህ ሰማያትና ምድርን የፈጠረ ጨለማዎችንና ብርሃንን የፈጠረ ነው ካለ በኋላ ثم الذين كفروا بربهم يعدلون ከዚያ ግን ከሃዲያን በጌታቸው ያጋራሉ አለ ከዚያ ለምን አለ ለምን ከመፍጠሩ ጋር አያያዘው ሰማይ መፍጠሩ ምድር መፍጠሩ ጨለማና ብርሃንን መፍጠሩ ከሱ ጋር ማንንም ልናጋራ እንደማይገባን ማስተማሪ አልነበረም መልእክት አልነበረም ሰማይ ፈጠርኩኝ ምድር ፈጠርኩኝ አለን አላህ ሰማይ መፍጠሩን ምድር መፍጠሩን ካወቅን በኋላ ጨለማዎች የሽርክ የሸክ የኒፋቅ ጨለማዎች እንደፈጠረና ከዚያ ብርሃኑም እንደተፈጠረ ካየን በኋላ ወደዛ የሚሄድ ሰው ከሃዲ ነው አለ የሚገርመው ይሄ ነው ምንም ነገር አማራጭ የሌለው ሆኖ በጨለማው ቢጓዝ እኮ ምንም አልነበርም ግን ኢና هديناه السبيل إما شاكرا وإما كفورا ثم الذين كفروا بربهم أي ومع هذا كله ما لكنه كذي ሁሉ ጋራ يهن ሁሉ ተደርጎ كفر به بعض عباده الله سبحانه وتعالى የሚያጋሩ خلቆች ተገኙ وجعلوا له شريكا وعدلا واتخذوا له صاحبة وولدا قال الله تعالى عن ذلك علوا كبيرا ثم الذين كفروا بربهم يعدلون هو الله الذي يا يجتانو خلقكم من تين كاتشك آية راتشو خلقكم في من تين خلق الناس خلقكم أيها الناس إن أنت سويت كتوزر كاتشك آيفت راتشو عباساتشهن كاتشك آنا ويفت راتشو إن مثل عيسى عند الله إيش كمثل آدم خلقه إيش من تراب طين صلصال ይለናል የአደም የተፈጠሩበትን ቱራብ ማለት አስሉ አፈሩ ማለት ነው ጢን ከተቦካ በኋላ ማለት ነው ውሃ ከተጨመረበት በኋላ ጢን ይባላል ሶልሳል ደግሞ ከተሰራ በኋላ እንደ ገል እንደ እንደ ምንድን ነው እንደ እንስራ እንደጋን ከተሰራ በኋላ ሲነኩት የሚሰጠው ድምጽ ኪል ኪል ይላል። ያንን አይቶ ነው ሰልሳል የሚለው። ሐመ ኢመስኑን ይላል። ከበሰበሰ ጭቃ ከሚሸት በጣም ጭቃ ተወቅቶ ለብዙ ጊዜ ሲቆይ ይሸታል። እንደሱ ለማለት አላህ ስብሓነሁ ወተዓላ ሁወ ለዚ ኸለቀኩም ሚን ጢን ሁላችንንም ከዚያ ነው የፈጠርኳችሁ ማለቱ እኔ አንተ ከዚያ አይደለም የተፈጠር ነው እኛም ማኢን ነው የመጣ ነው አዳ እንዴ ዒሳ ደግሞ ቢኢዝኒላህ ነው አደም ራሳቸው ከጭቃ ነው ሐዋ ከሳቸው ጎን ነው ይህን ሁሉ መነሻችሁ አደም አደለ ማለት ነው የዒሳ መነሻ አደም ነው አይደለም ዒሳ ከየት በኩል ከእናታቸው በኩል የሐዋ መነሻ አደም ናቸው የእኛም መነሻ አደም ናቸው አደም ደግሞ ከጭቃ ናቸው لا فضل لعربي على عجمي ولا لأبيض على أسود إلا بالتقوى فاقرأوا إن شئتم قول الله تعالى إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم نبي صلى الله عليه وسلم عربم عجمم عندنا وقلوا من نشاو عند سيان سو ذراكم قالوا لا የምትበላለጡት በአላህ ፍራቻ ብቻ ነው መነሻው አላህም በመፍራት የምትበላለጡት ብላጫ ነው ሊወሳ የሚገባው እንጂ የዘር ሀረግ የመልክ ከለር ምናምን ዋጋ የለውም ባሉበት ሐዲሳቸው መነሻችሁን ለማወቅ ከፈለጋችሁ ኢና ኸለቅናኩም ሚን ዘከሪን ወኡንሳ وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله شعوبا وقبائل ناتشوف ست ستادبو ست ورا ستوردو ستوراردو يمتع مكفافل እንጂ أصل آدم نو كلكم من آدم وآدم من تراب ሁላችሁም የአደም ልጆች ናችሁ አደም ደግሞ ከአፈር ነው የመጣው هو الذي خلقكم من طين ለዚህ ነው ثم قضى ከዚያ ወሰነ አጀለን እድሜ ወሰነ ثم قضى አጀለን يعني الموت ለእያንዳንዱ መሞቻ ጊዜ ወሰነለት ለእያንዳንዱ መሞቻ ጊዜ ተወሰነለት ይሞታል አደምም እንደሞቱ ሌላውም ኸልቅ ይሞታል የማይሞት የለም ወአጀሉ ሙሰመን عنده ቀን ያ የተወሰነው ቀጠሮ አላህ ዘንድ ነው ያለው በፍጹም ማንም ሰው አያቀውም አንዱም መቼ እንደሚሞት አያውቅም እኔም አንተም እሱም እሷም ሁሉም ሞቱን አያውቅም ሞታችንን መቼ እንደሆነ ብናውቅማ ተኝተን ማናደር ነበር ثم قضى أجلا يعني مدة الدنيا وأجل مسمى عنده يعني عمر الإنسان إلى حين موته وكأنه مأخوذ من قوله تعالى بعد هذا وهو الذي يتوفاكم بالليل ويعلم ما جرحتم بالنهار عنده لا يعلمه إلا هو مالت نوكو عنده مالت وأجل مسمى عنده مالت الله زندا يتسيم أدمي ليان دان دوالو السلطان مياكو مالت إنما علمها عند ربي لا يجليها لوقتها إلا هو إنما علمها عند ربي يستوقت يقاما كان مچ እንደምትወል ጌታዬ ብቻ ነው አላህ ብቻ ነው የሚያውቃት لا يجليها لوقتها إلا هو سبحانه وتعالى يسألونك عن الساعة أيان مرساها فيما أنت من ذكراها كما متشنو بلو يطيقوها أنت سلسوا من تاقاله من أين لك علمها لا تعرف لا تعلمها ما المسؤول عنها بأعلم من السائل أياكو جبريل فتت فتتياكو كمحمد أو وكثير لو ما لارو النبي عليه الصلاة والسلام النبي عليه الصلاة والسلام يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها هو الذي هو الذي خلقكم من طين ثم قضى أجلا وأجل مسمى عنده ثم أنتم تمترون ይሄ ሁሉ አድርጎ አላህ ዓለምን እየመራ እየነዳችሁ በየዕለቱ እያሳያችሁ ግን አሁንም እናንተ ትጠራጠራላችሁ ተምተሩን ተሽኩን ተሽኩነ ፊ አምሪ ሳዓ ሙቶ መነሳት እውነት ይኖር ይሆን ብላችሁ وهو الله الله እሱ ነው السماوات ሰማዋት በሰማያት ውስጥም እሱ ነው አምላኩ ወፊ ልአርض በምድርም እሱ ነው ኢላሁም في ሰማ ወኢላሁም ፊ ልአርض በሰማይም እሱ ጌታ ነው እሱ ነው أي هو المدعو وهو الله الله بمعنى المعبود بمعنى المدعو بمعنى المألوف تملاكي والسنو في السماوات وفي الأرض بسمائم هنا بمدر ተመላኪው السنو في السماوات وفي الأرض أي أن يعبده ويوحده ويقر له بالإلهية من في السماوات ومن في الأرض ويسمونه الله ويدعونه رغبا ورهبا إلا من كفر من الجن والإنس وهو الذي في السماء إله وفي الأرض إله الله ما لتكه مرية الله سمائم الله بكنيا أملاكي هونو السو بكانو لو كان فيهما آلهة إلا الله لفسدتا الله بكنيا أملاك سلهون انجي مريتنا سماي بسلام يالوت ከአላህ ሌላ ሌላ አማልክት ቢኖሩማ ማንም ሰማይም መሬትም በሰላም መኖር አይችሉም ነበር ነው የሚለው وهو الله في السماوات وفي الأرض يعلم سركم وجهركم ሚስጥራችሁንም ይፋዊ ተግባራችሁንም ያውቃል አላህ የምንደብቀው ነገር አለ ብላችሁ በውስጣችሁ የምትይዙት ነገር ካለ ከንቱ ነው እሱ የማያውቀው ነገር የለም اقرأوا قول الله ما من نجوى ثلاثة ثلاثة نجوى ثلاثة يسوس سوت وييت يلم إلا الله رابعهم إلا هو رابعهم الله أراد تنياتي بيون انجي ሶስት ሰዎች ሚስጥር ነው ማንም እንዳይሰማ ምናምን ብለው በጨለማ ተደብቀው ሲያወሩ ሶስተኛቸው አራተኛቸው ማን ነው አላህ አምስት ቢዋይት አምስት ቢዋይ ስድስተኛ ሰው አለ አንድ ሺህ ቢሆንስ አንድ ሺህ አንደኛው አላህ አለ አሃ طيب ቁጥር ብንቀንስስ ولا أدنى من ذلك ولا أكثر إلا هو معهم أينما كانوا عند ብቻህን ሆነህ ተንኮል ብታስብ ያቀባሃል ኸይር ብታስብ ይመዘግብልሃል ስለዚህ ከአላህ ብቸኛ የምትሆንበት የለም ከሚስት ልትደበቅ ትችላለህ ከልጆች ልትደበቅ ትችላለህ ከመንግስት ልትደበቅ ትችላለህ ከኻሊቅ ግን መደበቅ አይቻልም ከአላህ መደበቅ አይቻልም ለዚህ እኮ ነው ያ ታላቅ እንዲያው ወንጀል የተዳፈርኩ አስቸግሮኛልና መፍትሄ ስጡ ሲላቸው አንደኛ መፍትሄ የሰጡት ምንድነው ደበቅ ብለህ አላህን የሚያስቀይም ነገር ስትሰራ አላህ እያየህ አትስራ። መቼም ባትሰራ ጥሩ ነበር፣ መስራት ካልቀረ ደበቅ ብለህ ስራ አሉት። የቱ ነው ይስራው? መደበቅ ይቻላል? ከኔ ለመስረቅ የፈለገ ሰው እኔ ሳላየው ኪሴ መግባት ይችላል። አላህ የሚያስቀይመውን ነገር አላህን የሚያስጠላ ከአላህ ጋር የሚያጣላውን ነገር ለመስራት ግን ከአላህ ተደብቆ የሚሰራበት ስራ የለም ما من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا يميلوا الله وأسروا قولكم أو اجهروا به إنه عليم بذات الصدور እናንተ ብትፈልጉ በጣም ተደብቃችሁ ወደ ጉድጓድ አጎንብሳችሁ ተናገሩ የማያውቀው ነገር የለም ይፋም ስለወጣችሁ ከአላህ ይደበቃል አይምሰላችሁ يعلم سركم وجهركم ويعلم ما تكسبون በየጊዜው የምታከማቹትን የምትሰሩትን ነገር ሁሉ ያውቃል በመዝገብ ተመዝግቦላችኋል ኢና ኩና ነስተንሲኹ ማ ኩንቱም ታዕመሉን ይላል አላህ ይቃል እኛ እኮ እናንተ ትሰሩት የነበረውን ነገር ኮፒ እንወስድ ነበር ነስተንሲኽ السين والتاء للطلب كنا نطلب النسخة كلها በየቀኑ በየደቂቃው በየሰከንዱ የምታደርገው ነገር ኮፒ ይመጣል አሁን ትልቅ ምሳሌ መጥቷል ወሊላሂ المثل الاعلى ትልቅ ምሳሌ ማለት ነው ለምሳሌ አንድ መስሪያ ቤት በስሮቹ ያሉ ቅርንጫፎች የሚሰራውን ስራ ሁሉ እንዲያውቁ የሚፈልጋቸው ስራዎች አሉ። በኮምፒውተር system የነዚህ ሰዎች system በሙሉ ኮምፒውተራቸው ከሱ ጋር ይያያዛል። ከዚያ በኋላ share ሲሉ የት ይሄዳል?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 ምንም አይገናኝም እኮ ግመሎቻችን የሚገቡት በዚህ ሰዓት ላይ ነው ፀሐዩ በምትገባበት ሰዓት ላይ ነው ነው ተመልከቱ እንግዲህ ውሸቱ ልታው ነው አሉ ፀሐዩ ገባች ሲል ግመሊቱ መጣች አለ ሰውዬው አብረው የፈለገው ቢሆን ይህንን ሁሉ አይተው አንድ ሰው እንኳን ማመን አልነበረበትም وما تأتيهم من آية من آيات ربهم إلا كانوا عنها معرضين ነቢዩ ግን አለይሂ ሰላቱ ወሰላም እንደዚህም አድርገው አልተዋቸው ዳዕዋውን ቀጠሉ ትምህርቱን ቀጠሉ فقد كذبوا بالحق لما جاءهم እውነቱ በመጣላቸው ጊዜ አስተባበሉ እውነቱን አስተባበሉት አልተቀበሉትም የመጣው እውነት ነው ነቢዩ አለይሂ ሰላቱ ወሰላም ይዘውት የመጡት ሁሉ እውነት ነው ما أتاكم الرسول فخذوه وما نهاكم عنه فانتهوا ما ينطق عن الهوى إن هو إلا وحي يوحى علمه شديد القوى فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به يستهزئون يا في زبت ينبروا زنا وكسوا من اندهنا በእርግጥ የሚመጣላቸዋል አዎ መቼ ቁርአንን ያስተባበሉ ሰዎች ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا كسوا وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا وإنه لذكر لك ولقومك ወሰውፈ ቱስአሉ ይሄ ቁርአን ለእያንዳንዳችን መድረሱን ደርሶ ምን እንዳደረግንበት እንደምንጠየቅ በግልጽ ነው የሚነግረን። አላህም ስብሓነሁ ወተዓላ የተለያዩ ተአምሮች መተው አስተባበሉ አለ። ያስተባበሉበትን ጉዳይ ውጤቱን አላህ ይነግራቸዋል። ፈሰውፈ የእቲህም ሳይመጣላቸው አይቀርም አምባኡ ዜናው ማ ካኑ ብህ የስተዚኡን وإذا قيل لهم آمنوا آه قالوا آمنا وإذا خلوا إلى شاطئهم قالوا إنا كنا إنا معكم إنما نحن مستهزئون ያፌዙበት ይቀልዱበት የነበረው እነሱን ለማስደሰት ነው ከእነሱ ጋር ሰላም ለማግኘት ነው እንጂ አምነን አይደለም እያሉ ያፌዙበት የነበረው ነገር ይነገራቸዋል አለም የረው አላዩም አልተመለከቱም የረው ይሄ ለም ስለገባበት ማዲ አድርጎታል እንደ ዓለም ተረ ነው የሚሆነው ዓለም የረው አላዩምን የራ ሙዳሪ ስለሆነ በሙዳሪ አይፈሰርም እንደ ለም የሊድ እንደ ለም ይውለድ ባለፈ በማዲ ነው የሚፈሰረው ዓለም የረው አላዩም ከማህለክና ሚን ቀብሊህም ከእነሱ በፊት ስንትና ስንት እንዳጠፋን ምን ቀርኒን የክፍለ ዘመን ባለቤቶችን አህሊ ቀርኒን ቀርን ከሰማንያ ዓመት እስከ መቶ ዓመት ያለ ዘመን ቀርን ይባላል ታዲያ እነሱን እንዳጠፋን አይመለከቱም ምን ይላል አላህ አለም የእቲህም አለም የረው ከማህለክና ቀብለሁም من قبلهم من قرن مكناهم في الأرض በመሬት ላይ አስመችተናቸው የነበሩ ማ ለም ኑመኪን ለኩም ለእናንተ ለነሱ ያስመቸናቸው ናቸው እነሱማ እኛማ እነዚህ አሁን ያለው ኸልቅ ወይም ነብዩ ሲላኩ የነበረውማ የት አለ የተመቸው በጣም ተመችቷቸው የነበሩ ወተንሂቱን ሚን الجبال ቡዩተን አሚኒን ከድንጋይ እየጠረቡ ቤት ይሰሩ የነበሩ ሰዎች እ አሁን ሰሓባዎችን ሲያናግር የነበረውን ሁኔታቸውን ማለት ነው كما أهلكنا من قبلهم من قرن أي من الأموال والأولاد والأعمار والجاه العريض والسعة والجنود እድሜም አዎ እድሜ አንድ ሺህ ዓመት ይኖር ነበር የነቢ ኡመት ما بين الستين والسبعين ነው በዚህ እድሜ ምኑን ምኑ ተምኑ ተደርጎ እነዚያም ብዙ ሰጥተናቸዋል ነው وأرسلنا السماء عليهم مدرارا وأرسلنا السماء عليهم በእነሱ ላይ ዝናብን የላክንላቸው ሚድራርን ተከታታይ አድርገን وجعلنا الأنهار تجري من تحتهم የተለያዩ የጅረት ወንዞች ከስራቸው እንዲፈሱ አደረግንላቸው ፈአህለክናሁም ቢዙኑቢህም ይህን ሁሉ አድርገን ግን አልመች ሲሉ አልመለስ ሲሉ አልማር ሲሉ አህለክናሁም ቢዙኑቢህም በወንጀሎቻቸው ምክንያት አጠፋናቸው وأنشأنا من بعدهم قرنا آخرين ከነሱ በኋላ ሌላ ክፍለ ዘመን ሌላ ትውልድ አስነሳን أي فذهب الأولون كأمس الذاهب وجعلناهم أحاديث وأنشأنا من بعدهم قرنا آخرين جيلا آخر لنختبرهم فعملوا مثل أعمالهم እንደነሱ አደረጉና ፈኡህሊኩ ከኢህላክህም እንደገና ደግሞ እነሱም እንደዚያው ጠፉ ፈሕዘሩ አዩሃ ልሙኻጠቡን እናንተም አሁን ያላችሁትም ሰዎች ተጠንቀቁ አን ዩሲበኩም ማ አሳበሁም ያጋጠማቸው አይነት እንዳያጋጥማችሁ ፈማ አንቱም ቢአዕዘ ዐላ ላህ ሚንሁም እናንተም ብትሆኑ በአላህ ዘንዳ ከእነሱ የበለጣችሁ አይደላችሁም والرسول الذي كذبتموه أكرم على الله من رسولهم እነዚያ ነቢያቱን ያስተባበሏቸው ነቢያቶች ከነቢዩ መሐመድ ቢያንሱ እንጂ አይበልጡም የእናንተ እያስተባበላችሁት ያላችሁት ነቢይ ከእነዚያ የበለጠ ነውና በእነሱ የደረሰ በእናንተ ላይ የማይደርስበት ምንም ምክንያት የለውም እናሰቡበት ነው فأنتم أولى بالعذاب ومعاجلة العقوبة منهم لولا لطفه وإحسانه የአላህ ስብሓንሁ ወተዓላ ትሩፋትና እዝነቱ ኑሮ ነው እንጂ እናንተ ነበራችሁ ከእነሱ የበለጠ መቀጣት የነበረባችሁ ነው የሚለው አላ። ለምን ለምን የነቢዩ እመት የበለጠ ከነዚያኞቹ መቀጣት ከተፈለገ የምትበልጡት እነሱ ናቸው እናንተ ነበራችሁ መቀጣት የሚገባችሁ የሚያስብል ነገር አለ አዋ ያስተባበሉት ነቢይ የመጨረሻውን ትልቁን ነቢይ ነዋ ዋናው ተልከው ያላመኑ መቼ ሊያምኑ ነው ولو نزلنا عليك كتابا في قرطاس فلمسوه بأيديهم لقال الذين كفروا إن هذا إلا سحر مبين ሰዎች ተአምር እንፈልጋለን ሰዎች መጽሐፉ ተጽፎ እንደ ሙሳ አንድ ላይ ሊሰጥህ ይገባል ሰዎች መላይካ አብሮ ለምን አልመጣም እንዴ ጥያቄ አላቸው። ብዙ ጊዜ እንደዚህ ይላሉ። በአንተ ላይ ያወረድነውን መጽሐፍ በወረቀት ታሽጎ ታትሞ አውርደነው ቢሆን ኑሮ አውርደን ሰተናቸው በእጃቸው እንደዚህ ይዘው በነካኩትና ባነበቡት ኑሮ ምን ይሉ ነበረ? ኢን ሃዛ ኢላ ሲህሩ ሙቢን፣ ይሄ ግልጽ ድግምት እንጂ እውነት የወረደ ነው ብለው አሚን ብለው አይቀበሉትም ነበር ነው وقالوا لولا أنزل عليه ملك ለምን መላይካ ለምን አልወረደም አሉ መላይካ መውረድ ነበረበት አንድ ክፍል አንድ አንድ የአገር መሪ ለወረዳ አስተዳዳሪ ሲልክ አብሮ ነጋሪ ይልክለታል አጃቢ ይልክለታል ታዲያ አላህ በመሬት ላይ ያለ ኸልቅ በሙሉ መሐመድን ታዘዙ ካለ ለዚህ የሚነግር መላእክት አብሮ መላክ የለበትም አሉ ወለው አንዘልና መለከን መላእክት አውርደን ከዚያ ነግሯቸው እምቢ ቢሉ ኑሮ ለቁድየ الامر ጉዳዩ ይፈረድ ነበር ይወሰን ነበር ያልቁ ነበር ثم لا ينظرون ከዚያም ጊዜ አይሰጣቸውም ነበር ስለዚህ አለመላኩ ጊዜ ሰጥቷቸዋል አለመላኩ እንደውም ለነሱ ጥሩ ነው ወለው ጀዐልናሁ መለከን ደግሞ ምን ይላሉ ጥያቄው ምንድነው እኛም ሰው እሱም ሰው በምን ልዩነት ነው የተሰጠው ለኛ መላክ ካለበት ለየት ያለ ኸልቅ መሆን አልነበረበትም ለምን መልአክ አልሆነም ይላሉ ወለው ጀዐልናሁ መለክተኛውን ብናደርገው መለከን መላይካ ብናደርገው ለጀዐልናሁ ረጁለን ሰው እናደርገው ነበረ ምስሉን ሰው አስመስለን ነው የምናመጣው ወለለበስና አለይህም ማ አሁንም ያ የሚመሳሰልባቸው ይመጣባቸው ነበር እንጂ መላይካ ሆኖ እነሱን እንዴት ያናግራል يا الله ولو فتحنا عليهم بابا من السماء فظلوا فيه يعرجون للابد عليهم إلى سنة الحجر الأول لمن إنجاس وثنا النايم ولو فتحنا عليهم بابا من السماء كسماء بر من كفت الله فظلوا فيه يعرجون إيوتوا بيونوا لقالوا إنما سكرت أبصارنا عيناتنا أسكر وبنوا عاصمة سلوبنا ونجي يوتان عدل لمنهم منون فظلوا بها فظلوا فيها يعرجون بل نحن قوم مسحورون وإن يروا كسفا من السماء ساقطا يقولوا سحاب مركون أي ليكون معه نذيرا ولو أنزلنا ملكا لقضي الأمر ثم لا أي لو نزلت الملائكة على ما هم عليه لجاءهم من الله العذاب ملائكة بيوردوا النار نفسه بعلو بيكتلوا يورد باتشي نظر ما ننزل الملائكة إلا بالحق وما كانوا إذن منظرين يوم يرون الملائكة ولقد استوزيع برسول من قبل كان تبفيت بنبروت نبيات وجم تفيز وباتشوان استوزيع برسول من قبل من قبلك كان تبفيت بنبروت سوتشم لاي تفيز وباتشوان فحاق بالذين سخروا منهم ما كانوا به يستهزئون በእነዚያ ባፌዙባቸው ሰዎች ያፌዙት የነበረው ነገር ቅጣት በእነሱ ላይ ወርዶባቸዋል ቁል ሲሩ ፊል አርድ በምድር ላይ ተንቀሳቀሱ በምድር ውስጥ ሂዱ ثم انظروا ከዚያ ተመልከቱ كيف كان عاقبة المكذبين የኛ የአስተባባዮች ሰዎች መጨረሻ እንዴት እንደሆነ ተመልከቱ الله هو الخالق الرازق قل لمن ما في السماوات والأرض بسماياتنا بمدر ውስጥ ያሉ ነገሮች ሁሉ የማን ናቸው ብለህ ጠይቃቸው ሊመን ለማን ነው ንብረትነታቸው ቁል ሊላህ እነሱ መልስ ካልሰጡ አንተ መልስ ስጥ ለአላህ ነው በላቸው ከተበ አላ ነፍሲህ ረሕማ አላህ በራሱ ላይ እዝነትን ግዴታ አድርጓል ليجمعنكم إلى يوم القيامة في يوم القيامة إلى بمعنى في بكام كان يندمي سبسباتو لا ريب فيه ما سبسبوا قروتا يللو كاماو قروتا يللو الذين خسروا أنفسهم فهم لا يؤمنون እነዚያ ራሳቸውን የከሰሩ ሰዎች በአላህ ስብሓንሁ ወተዓላ አያምኑም ሙቶ መነሳት አለ ብለውም አያምኑም ወለሁ ማ ሰከነ ፊ ሌይሊ ወነሃር በሌትና በቀን የተረጋጋው ሁሉ የሱ ነው ወሁወ ሰሚዑ ልዓሊም ሰሚና ተመልካች ነው አላህ ቁል በል أغير الله أتخذ وليا فاطر السماوات والأرض كالله كسماتنا كما فتاري كسماتنا كمدر فتاري كهونو الله ليلا ወዳጅ አርጌ ይዛለሁን ወሁወ ዩጥዒሙ ወላ ዩጥዓም እሱ ያበላል የሚያበላው የለም እሱ ይመግባል እሱ አይመገብም ቁል በል ኢኒ እኔ ኡሚርቱ አን አኩነ አወለ መን አስለም መጀመሪያ ከሚሰልሙት ከሰለሙት ሰዎች የመጀመሪያ ሙስሊም እንደሆን ታዝዣለሁ በላቸው ወላ ተኩነነ ምን አልሙሽሪኪን ከጣዖት አምላኪዎችም አካል እንዳትሆን የእነሱ አባሪ እንዳትሆን ብሎኛል በላቸው قل በል إني أخاف እኔ እፈራለሁ إن عصيت ربي ጌታዬን የወነጀልኩ እንደሆነ عذاب يوم عظيم የዚያን ታላቅ ቀን ቅጣት እፈራለሁና ጌታዬን አልነቅፍም ትእዛዙን አላፈርስም በል من يصرف عنه يومئذ ፈቀድ ረሒመ ይሄ ትልቅ ቅጣት ከሱ የተመለሰለት ሰው አላህ አዝኖለታል ወዛሊከ ልፈውዙ ልሙቢን ግልጽ እድለኛ መሆን ግልጽ የፈለጉትን ማግኘት ማለት ይሄ ነው ይለናል አላህ ስብሓንሁ ወተዓላ ወኢን የምሰስከ አላሁ ቢዱርን አላህ ጉዳት ቢያደርስብህ ፈላ ካሽፈ ለሁ ኢላሁ እሱ ካልሆነ ሌላ የሚያነሳልህ ማንም የለም አላህ ስብሓንሁ ወተዓላ ያላነሳውን ማንሳት የሚችል ማንም የለም አላህ ያመጣውን ቅጣት እገሌ ያድንልሃል እገሌ ያነሳልሃል ብለህ አትሟገድ ግልጽ ነው ምንም ሸርሕ የማያስፈልገው ነው ወይ የምሰስከ ቢኸይሪን አላህ ኸይር ነገር ቢያስነካህ ደግሞ ኸይር ቢሰጥህ فهو على كل شيء قدير الله ሁሉን ማድረግ የሚችል ስለሆነ ማንም ካንተ ሊያስቀርብህ የሚችል የለም وهو القاهر فوق عباده الله سبحانه وتعالى ኃያል ነው አሸናፊ ነው ከባሮቹ በላይ ነው وهو الحكيم الخبير الله سبحانه وتعالى أواجينه قل بل أي شيء أكبر شهادة بمسكر النت كالله يبلت ما النو كمسكر النت تلق ما النو بلاتشو قل الله الله نوى أكبر شهادة شهيد بيني وبينكم سلذي الله أكبر شهادة نو الله دمو بني النبنان تمكاكل مسكارينو ምን እንዳረጋችሁ ምን ብያችሁ ምን እምቢ እንዳላችሁ وأوحي إلي هذا القرآن ودنيه القرآن تورد لنيان لأنذركم به ومن بلغ إن أنت هنا يدرسون سولوا لا أسفر الرب لأنذركم به أني بزي قرآن إن أنت لا أسفر الرب ومن بلغه القرآن قرآن يدرسهم القرآن يدرسه كله أن يلمتبك اللبك لأستمر الزبال مالكنا أي وهو نذير لكل من بلغه لمالكنا ومن يكفر به من الأحزاب فالنار موعده قل أئنكم أئنكم لتشهدون أن أنت تمسكر الله تشونه أن مع الله آلهة أخرى ከአላህ ሌላ አማልክቶች አሉ ብላችሁ ትመሰክራላችሁ ቁል በል ላ አሽሀድ በፍጹም በዚህ አልመሰክርም ቁል ኢነማ ሁወ ኢላሁ ዋሕድ አላህ ስብሓነሁ ወተዓላ ብቸኛ አምላክ ነው ከእሱ ጋር ምንም የሚመለክ ቆሌም አድባርም ቀብርም ወልይም ነቢይም ጅንም የለም وإنني بريء مما تشركون ከምታጋሯቸው ሁሉ ከምታመልኳቸው ሁሉ እኔ ነፃ ነኝ በላቸው ከአላህ ሌላ በስተቀር በሙሉ አልፈልጋችሁም الذين آتيناهم الكتاب እነዚያ መጽሐፍ የሰጠናቸው ተውራትና ኢንጂል ያላቸው ሰዎች ያዕሪፉነሁ ሙሐመድን ያቁታል يعرفونه ነቢዩን አላህን ስብሓንሁ ወተዓላ ያቃሉ يعرفونه ማለት እስላምን ያቃሉ ለማለት ይሆናል ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን ከሌሎች ወንድ ልጆች መካከል ለይተው እንደሚያውቁ አይነት እስልምናንም ከሌሎች ሃይማኖቶች ለይተው ያውቃሉ ነቢዩን ከሌሎች ህዝቦች በሙሉ ማንነታቸውን ለይተው ያውቃሉ በተነገራቸው መግለጫ መሰረት ሲታይ ራሳቸው እንደሆኑ ማረጋገጥ ይችላሉ ማለት ነው الذين خسروا أنفسهم فهم لا يؤمنون እኛ ራሳቸውን የከሰሩ ሰዎች በፍጹም አያምኑም ومن أظلم ممن افترى على الله كذبا أو كذب بآياته ታዲያ ከአላህ ሌላ በአላህ ላይ ከዋሸ የአላህን አንቀጾች ካስተባበለ ሰው የበለጠ ምን አይነት ውሸታም አለ ቅጥፈኛ አለ ቀጣፊ ማለት ይሄ ነው ኢነሁ ላ ዩፍሊሑ ዛሊሙን ግፈኞች በፍጹም ነፃ አይወጡም ግፈኞች አይሳካላቸውም ይላል አላህ ስብሓንሁ ወተዓላ أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته